ሰየቁል ሱፍሃኡ ሚንናስ ይላል አላህ ሱብሓነሁ ወተዓላ። ሱፍሃ ማለት ጅላጅል ማለት ነው። ከሰዎች ውስጥ ጅላጅሎች አላቸው አህባሩል የሁድ የሆኑትን አቅለ ፎራ የሆነ ማለት ምንም ጭንቅላቱ የማይሰራ ጅላጅል የሆነ ነቢዩንና ሰሃባዎችን አሉ አለ። ሰየቁል ሱፍሃ ሲን ሲነት ታንፊስ ይባላል። የቁሉ ፈሃኡ ማለት ይቻላል፣ ችግር የለው። ቂብላ ወደ በይተል መቅዲስ የነበረው ነቢዩ ከመካ ሂጅራ ወደ መዲና ከሄዱ በኋላ ባለፈው ደርሳችን ትንሽ አብራሪቸዋለሁ ይመስለኛል። አስራ ስድስት ወይም አስራ ሰባት ወራት ያህል እንደ ድሮ ወደ በይተል መቅደስ እየሰገዱ ኖሩ ነቢዩ አምስቱንም ሰላት ግን ውስጣቸው አንድ ነገር ይፈልጋል። ቅድም ትላንትም ሰሞኑም የምንዘረዝረው ነቢዩላህ ኢብራሂም ቂብላቸው ወደ መካ ነው፣ ወደ በይቱላ ነው። ሌሎች የእሳቸው የልጅ ልጆች የሆኑ አንቢያዎች ነው ወደ በይተል መቅደስ። ስለዚህ ወደ ኢብራሂም ቂብላ ወደ መካ ወደ ካዕባ ቢሆን ቀልባቸው ሁሌ ይጓጓል፣ ይፈልጋል። ይናፍቃል። ነቢዩ አለይሂ ሰላቱ ሰላም ዱዓም ያደርጋሉ ሁሌ ቀድ ነራ ተቀሉበ ወጅሂከ ፊ ሰማ ፈለንወሊየነከ ቂብለተን ተርዳሃ ፈወሊ ወጅሀከ ሸጥረ ልመስጂድ ልሐራም አለ። ያ ሙሐመድ ጭንቀት ይገባናል። ወደ ካዕባ ለመመለስ ሁሌ ጉጉቱ እንዳለ ሰላት ቂብላ ወደዛ እንደምትፈልግ ይገባናል አለ አላህ ሱብሓነሁ ወተዓላ ስለዚህ ፈወሊ ወጅሃከ ሸጥር ልመስጅድ ልሐራም ለሰላት ቅብላ በቃ ወደ ካዕባ አድርግ ዙር አላቸው። ነግሬያቸዋለሁ ቅድም። መዲናም ከሄዱ ሂጅራ ከሄዱ ራሱ በኋላ አስራ ስድስት ወይም አስራ ሰባት ወራት ያህል እንደ መጀመሪያውኑ ወደ ቤተል መቅደስ ይሰግዱ ነበር ነቢዩ። አስራ ስድስት ወይም አስራ ሰባት ወራት የዛን ጊዜ ወደ ካዕባ ሲዞሩ ሰየቁሉ ሱፈሃኡ ሚነናስ ገና አንድ ነገር ልንገር ያ ሙሐመድ አለ ሲኑ ሲነታንፊስ ይባላል። ከትንሽ ጊዜ በኋላ ለሚከሰት ጉዳይ ሲን ታስገባለን ወይንም ሰውፋል እና ወይ ነካካችሁ ልጆች ካላችሁ ሰውፈ የሚለው ግን ዘግየት ብለን ለምታደርገው ነገር ነው። አሁን ምን ይሉሃል እነዚህ አቅላቸው ጅላጅል የሆኑት ሞኛሙኝ የሆኑት የሁዳ ነሳራዎች ምን ይላሉ እዛ መዲና ላይ بنو النذير بنو قيرقاء بنو قريظه قالوا يهوداوچ بياچوالو تدستو نبر رب يتلمق اسمو مسجدو ود قبلاچن نو اهم قالكواچ كورات بهالا ود الكعبه ود بيت الله زورو نبي با الله سبحانه وتعالى تزاز جن يلوها الاسفهاء النزا جلاجلوچ من الناس كسوچ است وسروچوالو ما ولاهم አን ቂብለቲሁም ለቲ ካኑ አለይሃ ምንድን ነው የሚያዞራቸው ከነበሩበት ቂብላ አንዴ ወደዚህ አንዴ ወደዛ ቁል ያ ሙሐመድ ብለህ ንገራቸው ሊላህ አልመሽሪቅ ወልመግሪብ ከአቅጣጫ ጋረኛ ትርጉም የለንም በላቸው ሸርቁም ገርቡም ምስራቁም ምዕራቡም የአላህ ነው ትእዛዝ ፈጽሙ ብዬ አልኳችሁ እንጂ አቅጣጫን አምልኩ እያልኩ እኮ አይደለም አለ አላህ ሱብሓነሁ ወተዓላ የሀዲ መንይሻው ኢላ ስራጢ ሙስተቂም እነዚህ አይነት ውዝግብ ውስጥ ሳይገባ ኢማን ያላቸውን ሰዎች የመረጣቸውን የፈለጋቸውን ወደ ትክክለኛውና ቀጥታ መንገድ ይመራቸዋልና وكذلك جعلناكم أمة وسطا لتكونوا شهداء على الناس አዎ ያ ሙሐመድ አንተንና ኡመቶችህም ሚዛናዊ ኡመት አድርገን እኮ ነው ያስቀመጥናችሁ። አድል ይሆናችሁ ሊተኩኑ ሹህዳአ አለናስ ያለፉ አንቢያዎች ሁሉ ኡመቶቻቸው ክደው አልተነገረንም፣ ኢማን ያዙ ብሎ አላለንም የእኛ ነቢይ የእኛ ረሱል ብለው በካዱም ጊዜ ሊተኩኑ ሹሃዳ አለናስ አይደለም። ኤከሌ የሚባል ነቢይ ኤከሌ የሚባል ነቢይ ኤከሌ የሚባል ነቢይ ለኡመቱ አድርሷል ተልእኮውን ብላችሁ የምትመሰክሩና የምታረጋግጡ ኡመቶችም አድርገን ልከናችኋል ይላል። ويكون الرسول عليكم شهيدا ينانتو رسول محمد ينزي امتوچ رسالة تلقو عند درس هاتشو نقر يساوكون متاساوكون هاتشو انانتا وما جعلنا القبلة كبيت المقدس ودك أبا زور بلن سن التي كنت عليها ودك أبا كبيت المقدس كنبرك بطودز زور بلن سن ኢላ ሊናዕለማ መን የተቢዑ ረሱለ ሚመን የንቀሊቡ አልዓቂበይ ትክክለኛና ንጹሕ የሆነ ኢማን ቀልቡ ላይ ያለውንና ቀልቡ ላይ ኢማን የሌለውን አጣርተን አበጥረን ለማየት ብለን ነው። ከአቅጣጫ ጋር ጉዳይ የለንም ይላል አላህ ሱብሓነሁ ወተዓላ። ወኢን ካነት ልክ ነኝ ወኢን ካነት ለከቢረተን ኢላ አላ ለዚነ ሀደላህ በነገራችን ላይ ክብደት ያለው ነገር ቢሆንም ማለት ነው። ከዚህ ቅብላ ወደዛ ዙር፣ መጀመሪያ የነበርክበትን ተው ብሎ ማለት ኢማን ላላቸውና ሂዳት አላህ ለሰጣችሁ ሰዎች በስተቀር ክብደት ያለው ነገር ቢሆንም ዙሩ ብለን ስንል እኛ ይህን ለመለየትና ለማበጠር ብለን ነው አለ። ወማ ካነ አላሁ ሊዩዲያ ኢማነኩም ኢነላህ ቢናስ ለረኡፍ ረሂም ነቢዩ አለይሂ ሰላቱ ወሰላም ወደ መካ ወደ በይቱላ ሲዞሩ አንዳንድ ሰሃቦች ውስጣቸው ላይ ጭንቀት ፈጠረባቸው። ምን አይነት ጭንቀት ፈጠረባቸው ብትሉ፣ በነገራችን ላይ አንድ ትንሽ ለፈገግታ ግማሽ ደቂቃ የምትል አንድ ነገር ልንገራችሁ። silent አርጉ ስልካችሁን ብዬ ስለነበረ አንድ ኢማም እባካችሁ silent አድርጉ ስልካችሁን ይላሉ። ብሎ አሉና ከዛ በኋላ መጨረሻ ላይ እኔ ፈተናማን ባይጋብ ሰላት ላይ እንዳትረበሹ silent አድርጉ ይላል ኢማሙ። ዞሩና ተክቢራ الله أكبر ኢማሙ ቀድሞ የሳቸው ስልክ ጮኸ። ስለዚህ እሳቸው silent ሳያደርጉ ነበር የሚመክሩት ማለት ነው። silent ስናደርግ እንዳንወሰወስ ነው። እና ከዛ በኋላ ምንድነው ትንሽ ሰሃቦችን የጨነቃቸው ነገር ቂብላ ወደ በይቱላ ሲዞር ምን መጣ ውስጣቸው ላይ ቅድም ነግሬያቸዋለሁ። ነቢዩ መካ ላይ ነው ሰላት ዋጅብ የሆነ አምስቱ ሰላት። ቀጥሎ ወደ መዲና ሂጅራ ሄዱ። 16 ወይም 17 ወራት ያህል ወደ ቤት ለመቅደስ ሰገዱ። ከዛ በኋላ ወደ በይቱላ ተመልሶ ወደ ከአባ ቂብላችሁን አዙሩ ብሎ አላሁ ስብሓነ ወተዓላ ያዘዘው። ወደ ካዕባ ከመዞሩ በፊት ወደ ቤተል መቅደስ ሲሰገድ እያለ አጀላቸው ደርሶ የሞቱ ሰሃባዎች ሰላታቸው ከሰረ ማለት ነው። ጭንቀት ፈጠረባቸው። እቺ አያት አሁን የሚፈስርላችሁ ሰበበ ኑዙሉ አይነች። ወማ ካነ አላሁ ሊዩዲአ ኢማነኩም ማለት ቢማዕና ሰላተኩም ማለት ነው። አይ ሰርታችሁ ያለፋችሁትን ሰግዳችሁ ያለፋችሁትን ወደ ካዕባ ከመዞሩ በፊት የነበረውን ሰላትማ ከንቱ አይተውም። አላ ይሄ አሳስባችሁ አያስጨንቃችኋል። አላህ ስብን ታላ ኢነ ቢናሲ ለረኡፍ ረሂም ቀድ ነራ ተቀሉበ ወጅህ ከፊት ሰማ ቅድም ያልኳችሁን አመጣ። ያ ሙሐመድ ጭንቀትህን እናቀው እኮ ነበረ። ዱዓ እያደረግ ወደ ሰማይ ተንጋጠ፣ ወደ ካዕባ ባዞርከኝ فلنولي أنك قبلة ترضاها وده فلك كباتنا وده متنافقات قبلة وده كعبة إن ملسها لن يا محمد من يمشي اللي مال فولي وجهك شطر المسجد الحرام جهة المسجد الحرام مالتنا وده بيت الله وده مسجد الحرام ملس يسلاة قبلة وده الزاد القوالات شو وحيث ما كنتم فولوا وجوهكم شطرة يتم هنا شو يتم የስላት ቅብላችሁ ወደዛ ይሁን፣ ፊታችሁ ወደዛ መልሷል። የትም ሆናችሁ የትም አሁን አንተ መዲና እያለ አብረው ሳ ያሉ ሰሃባዎችን ጭምር ብቻ ሳይሆን የትም ያላችሁ የትም ዋሂቱማ ማኩንቱም ፈወሉ ውጁሃኩም ሸጥራ ወደ መስጂድ አልሐራም መልሱ። ወኢነ ለዚነ ኡቱል ኪታብ አለ እነዛ ኪታብ የተሰጣቸው የሁዳዎችና ነሳራዎች ውዝግብ ውዝግብ ፈጣሪዎች፣ ሽብር ፈጣሪዎች ቂብላ አንዴ እንዴት ተመለሰ ወዲህ አንዴ እንደዛ ትክክለኛ ዲን ባይሆን ነው ውዥንብር የሚፈጥሩ ሁሉ ليعلمون أنه الحق من ربهم። የቂብላ መዞር ትክክልና original ከጌታ ከ الله سبحانه وتعالى መሆኑንማ ያውቁታል እኮ አሉ ዑለማዎቻቸው፣ አሊሞቻቸው፣ ሊቆቻቸው ያውቁታል እኮ። እያወቁም ነው ይህንን የሚያደርጉ ለማወነባበል። ወመላሁ ቢጋፍሊን አማ ያዕመሉን ሆን ብለው يمفتقوتن دمبربر لما وطات سون ياقوال الله سبحانه وتعالى عندم يمياملطونا يميزنغا جيتا ادلم يلا ولئن اتيت الذين اوتوا الكتاب بكل ايه ما تبيو قبلتك ميغرم نغر اننغر يا محمد الى الله سبحانه وتعالى سيعون بابدو كونو قبلة مزورو لمن انديت تككلنيا دين كهونه كنبربت قبلة لمن زوره يملوتو نتا يمسلل ለነዚህ ሰዎች ይሄ ተውጢያቱ ሊልቀሰም ነው። ወላሂ ማለት ነው። ላም ተውጢያ ሊልቀሰም እና ለቀራችሁ ልጆች ምሎ ተናገረ አላህ። አንተ ለየሁዳና ለነሳራዎች የፈለግከውን አይነት ተአምራት ብታመጣ አስደናቂ የሆነ ተአምር ብታመጣ ሊያምኑና ሊቀበሉ ሊከተሉ ማ ተቢዩ ቅብለተክ ትክክለኛ ነው መሐመድ ብሎ ይሄን ቅብላ ሊከተሉ አንተ ያለህበትን አያደርጉትም አለ። ወማ አንተ ቢታብኢን ቅብለተው አንተም የእነሱን ቅብላ አትከተልም። ያሉበት አቅጣጫና ሂደታቸው መንገዳቸው ትክክል ነው ብለ አንተም አትቀበልም። አጥርተን አጥርተን ነቢይ አድርገንሃል። ተንሸራታ አንተም እነሱን አትከተላቸው። የሚገርመው ይሄ አይደለም። ወማ ባዕዱሁም ቢታብኢን ቅብለተ ባዕድ እርስ በርሳቸውም እኮ ጠላት ለጠላት ናቸው። የሁዳ ነሳራ ነሳራ ይሁዳንም እኮ አይከተልም። ሲያወነባብዱ እኮ ነው አንተን አንዴ ወቃሉ ኩኑ ሁደን ነሳራ ተህተዱ ይሉሃል እንጂ ውሸታቸውን ነው ብሎ ያጋልጣቸዋል ጌታ አላህ ሱብሓነሁ ወተዓላ። ግን አንድ የምናስጠነቅቅህ ነገር አላቸው ነቢዩን አለይሂ ሰላቱ ወሰላም ሃዛ ታሊሙን ሊኡመቲ ለነቢዩ ኡመት አስተምሮት እንዲሆን እንጂ ነቢዩ ትንሽም የሚያፈነግጡ ሆነው ትንሽም የሚንሸራትቱ ስለሚሆኑ አይደለም። ማለት ወለኢን ተባዕተ አህዋሁም ማለት ግን የእነዚህን አይነት ወንበዴዎች አጭበርባሪዎችን መንገድ እከተላለሁ ብለ ትንሽ ዝንፍ ብትል ፍላጎታቸውን ያ ሙሐመድ አሟላለሁ ብትል ሚን ባዕድ ማ ጃአከ ምን ልዕልም ሙሉና የተሟላ የጸዳ የጠራ እውቀት ባለቤት አድርገናል። ወህይ አውርደን ቁርአንን ነግረን አሳውቀን ትንሽ ይከተላቸዋሉ ብትል ኢነከ ኢዘን ለምን አጣሪ ይሄ ከሆነ አንተ ከባድ ወንጀል ውስጥ ገባ ማለት ነው። አያደርጉትም ነቢዩ ግን ኡመቱን ለማስተማር ነው።